አድማጮቻችን እንደምን ሰነበታችሁ? ይህ ፍኖተ ዴሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዴሞክራሲ የኢትዮጵያ አንድነት ድምፅ የዛሬ የጥቅምት 26 ቀን 1993 ዓ.ም ፕሮግራሙን አሁን ይጀምራል። በዛሬው ፕሮግራማችን እንደተለመደው በቅድሚያ ዜና፣ ከዜናም በማስከተል የትግራይ ምሁራን ሚና እና ኃላፊነት በሚል ርዕስ የቀረበውን የዕለቱን ትንተና እናቀርባለን። ልብ በሉ ጥቅምት 26 ቀን 1993 ዓመተ ምህረት 13 ዓመት ከአራት ወር በፊት የቀረበ ማሳሰቢያ እየባሰበት እንዲያውም ወያኔዎቹ ጸረ ወያኔውን ትግል እንመራለን ብለው ተነስተዋል። ጦርነት ሰሪው ስዬን ያስታውሷል። ለዚሁም ሆዳም ቅጥረኞችን በአገር ቤትም በውጪም በብዙ ገንዘብ እየረጩ አሰማርተዋል። የቀይ ሽብር ወንጀለኞች፣ ግንጠላን አቀንቃኞች፣ አዲስ ቤተሰሪዎች ወዘተ ወዘተ። በዚህ መንደርደሪያ ወደ ሀተታው እንሸጋገራለን። Yes, Oh, will I do with my I should. አድማጮቻችን በማስከተል ከዝግጅት ክፍላችን የቀረበውን ሀተታ እናቀርባለን። የትግራይ ምሁራን ኃላፊነት። ለረዥም ጊዜ የሻዕቢያ ቀንደኛ ደጋፊ ሆነው የቆዩ ኤርትራውያን ምሁራን ለሻዕቢያ መሪ ለአቶ ኢሳያስ አፈወርቂ በላኩት ግልጽ ደብዳቤ በመሰረታዊ ጥያቄዎች ላይ ሻዕቢያ ፈጸማቸው ያሉትን ስህተቶች ዘርዝረው ለውጥ እንዲደረግ መጠየቃቸው ባለፈው ሰሞን በዜና ማሰራጫዎች ተዘግቧል። የዚህ የተቃውሞ እርምጃ ሚዛን ምሁራኑ የራሳቸውን ኃላፊነት ሳይጠቅሱ በማለፋቸው የሚቀንስ ሳይሆን ዘግይተውም ቢሆን ሂስ ለማቅረብ በመድፈራቸው የሚጨምር ነው። ይህንን ዜና ያወቀ ኢትዮጵያዊ ሁሉ በእኛስ በኩል የትግራይ ምሁራን ተመሳሳይ ተቃውሞ በወያኔ ላይ በማሰማት ለትግራይ ቆም ያለው ከሚለው ዘረኛ መንግስት መለየታቸውን ይፋ ሊያደርጉ ይችላሉ ወይ የሚለውን ጥያቄ ማንሳት ይገደዳል። በእርግጥ ለወያኔ ተቃውሞ ማሰማት የሁሉም ኢትዮጵያዊ ምሁር ግዳጅ መሆኑ ግልጽ ቢሆንም ወያኔ ራሱን የትግራይ ተጠሪና ለትግራይ የቆመ አድርጎ ስለሚወስድና የሚከተለውም ዘረኛ ፖሊሲ የትግራይ ተወላጆችን ከቀሪው ኢትዮጵያዊ እያፈራቀቀና እያጣላ በመሆኑ የትግራይ ምሁራን አቋማቸውን ግልጽ የማድረግ ግዴታ ከፊታቸው ተደቅኗል። እስካሁን እየታየ ያለውን ሀቅ ሳንሸፋፈን ብንመረምረው አብዛኛው የትግራይ ተወላጆች ከወያኔ ጎን ተኮልኩለው ወይም ከጸረ ወያኔው ትግል ርቀው ወይንም የወያኔን ያለው አገዛዝና ስራ መቃወም አቅቷቸው ዝምታን መርጠው እንዳሉ እንገነዘባለን። ከዚህ ቀደም የትግራይ ምሁራን በኢትዮጵያ የትግልና የለውጥ እንቅስቃሴ የነበራቸውን ደማቅ ሚና ከአሁኑ ጋር ስናነጻጽረው የአሁኑ በጣም አሳሳቢ ደረጃ ላይ የሚገኝ መሆኑ የሚያከራክር አይደለም። ይህ መሰሪ መንግስት የትግራይን ህዝብ የጠቀመ መስሎ ህዝቡን ለእልቂት ሲያመቻቸው ምሁራኑ በዝምታ ማለፋቸው ወይም ከወያኔ ጎን ቆመው መገኘታቸው የመጨረሻ ውጤቱ አስከፊ መሆኑን ሊገነዘቡት ይገባል። ጮሌው ወያኔ የሚመጣበትን ተቃውሞ ሁሉ በትግሬነቴ ነው በማለት ትግራይን እየገነባሁ ነው በሚል ደግሞ ጠባብ ብሔርተኛነትን በማራገብ የትግራይ ተወላጆችን አንድም ተጠቃሚ ናችሁ ብሎ በመደለል አሊያም ሌሎች ሊያጠፏችሁ ነው ብሎ በማስፈራራት ብዙሃኑን አወናብዶ ከጎኑ ለማሰለፍ ጥረት ሲያደርግ ቆይቷል። ጥረቱ ፍሬያማ አልነበረም ብንል ደግሞ ራስን ማታለል ይሆንብናል። በአሁኑ ወቅት አብዛኞቹ የትግራይ ምሁራን የወያኔን ስርዓት ሲያወግዙ ወይም ሲነቅፉ አይደመጡም። ይባስ ብለው በወያኔ ጠባብ ብሔርተኛ ጎዳና በመንጎድ የወያኔ ደጋፊና ጠበቃ ሆነው ይታያሉ። ጸረ ወያኔ የተቃውሞ ሰልፍ፣ ስብሰባ ወዘተ ሲደረግ በዚህ የሚሳተፉ የትግራይ ምሁራን በጣት የሚቆጠሩ ናቸው። ወያኔ የትግራይን ሕዝብ አይወክልም፣ የትግራይ ህዝብ የኢትዮጵያ ህዝብ አካል ነው፣ ዘረፋውና ወደ ትግራይ ንብረት ማጓጓዙ ያብቃ፣ አድሎ ያክትም ብለው የትግራይ ምሁራን ሲጮሁና ከቀሪው ኢትዮጵያዊ ጎን ተሰልፈው ሲታገሉ አይታዩም። ምሁራን በአጠቃላይ ያለባቸው ኃላፊነት የሚታወቅ ነው። እንደ ኢትዮጵያ በመሰሉ ሀገሮች በህብረተሰቡ ባላቸው ቦታ የተነሳ የሰፊውን ህዝብ አስተሳሰብና አቋም ለመቃኘት መስመር ለማስያዝ እድል አላቸው። የቀድሞ የተማሪዎች እንቅስቃሴ ተራማጅ ምሁራን የተጫወቱት ሚናና ለለውጡ ያደረጉት አስተዋጽኦ ሊጠቀስ የሚገባው ነው። ዛሬም ቢሆን ሀገሪቷ የታጋዮችና የሀገር ወዳድ ምሁራን ያለህ ብላ ጩኸቷን ከማሰማት ወደ ኋላ አላለችም። በትግራይ ደግሞ የወያኔ አስከፊ ስርዓት በህዝቡ ላይ እየጫነ ያለውን ስቃይ ለመቃወም የመጀመሪያ መስመር የግንባር ሰልፈኞች የትግራይ መሆን ምሁራን መሆን አለባቸው። ወያኔን ለመጥቀም ለመምከርና የስልጣን እድሜውን ለማራዘም ሳይሆን የትግራይ ህዝብ ከሌላው የኢትዮጵያ ህዝብ እንዳይነጠል ለማድረግ ቁርጥ ያለ ጸረ ወያኔ አቋም መውሰድ ይጠበቅባቸዋል። የትግራይ ምሁራን ይህ ግዴታቸው አልሰማቸው ብሎ በያዙት ገለልተኛ ወይም አፍቅሮ ወያኔ መንገድ ከቀጠሉ ግን በወያኔ ወረበላ መንጋ ላይ ማረፉ የማይቀረው ህዝባዊ ቁጣ በእነሱም ላይ የሚያነጣጥር መሆኑን ሊገነዘቡት ይገባል። የትግራይ ህዝብና ወያኔ ለየቅል ናቸው የሚለው ክርክርና አቋም መስተጋባት የሚገባው በቅድሚያ በትግራይ ምሁራንና ተወላጆች መሆን አለበት። መነገር ብቻም ሳይሆን በተግባራዊ ተቃውሞ መረጋገጥ አለበት። ማለትም የትግራይ ምሁራን ከቀሪው ኢትዮጵያዊ መራቃቸውን፣ ራሳቸውን ማግለላቸውን ትተው ወያኔ መንግስታችን ነው ማለትን ትተው ተጠቃሚ ነን ማለቱንም ሆነ በልዩ መንገድ መጠቀሙን አቁመው ከጸረ ወያኔው ጎራ መደባለቅ አለባቸው። የተቃውሞ ድምጻቸው መሰማት አለበት። በጸረ ወያኔ ሰልፍ መታየት አለባቸው። በጸረ ወያኔ ትግል በስፋት መሳተፍ አለባቸው። ያለው ስርዓትን መቃወም አለባቸው። በሌላ አነጋገር ከትግራይ ተወልደናል ግን እናታችን ሀገራችን ኢትዮጵያ ናት ብለው ሲጮሁ መደመጥ ይጠበቅባቸዋል። የትግራይ ምሁራን የኢትዮጵያ ምሁራን መሆናቸው እንደገና መረጋገጥ አለበትና የየካቲት ወር 2006 ዓመተ ምህረት መልእክታችን ደግሞ እንደሚከተለው ይቀርባል። አድማጮቻችን በማስከተል ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን ሀተታ እናሰማለን። ድንቄም ጠቅላይ ሚኒስቴር፣ ድንቄም ስልጣን ልውውጥ። ሟቹን የወያኔ ጌታ መለስን ተከትሎ ይህ ዘረኛ ድርጅት ስንጥቅጥቁ ስለበዛ በማስታገሻነት ከመለስ ጫማ ስር ውዳቂነትን ሲማር የቆየው ማርያም ደሳለኝ ጠቅላይ ሚኒስቴር ተብሎ ተሹሞ በነበረከትና ደብረ ጽዮን ጡጦ ጋችነት በቦታው ላይ ተሰይሞ ቧልቱን እየኖረው አለ። ሕዝብ ግን እየሳቀ አይደለም። የተሻለ ማወቅ ሲገባቸው አንዳንዶች ኃይለ ማርያም እውን የስልጣን ባለቤት ሆነ ብለው ሊነግሩንና አምነውም በል የተለየ እና የተሻለ ሥራ አሳየን ብለው ሊመክሩትም ከጅለው ነበር። ለአሻንጉሊቱ ነፍስ ሊዘሩ ያደረጉት ጥረት በራሱ ወዲህ ደስ አለኝ እንበለውና ከሽፏል። ከግራ ቀኝ ሆናችሁ እየመከራችሁ ምሩኝ ያለው ወዲህ ደስ አለኝ ሰሞኑን በተሰጠው ትዕዛዝ መሰረት የወያኔ ድርጅት የተመሰረተበት በዓል በተባለው ላይ ጌቶቹን ከማዳነቁ በተጨማሪ የራሱ አባት አባል የነበረበትን ኢህአፓንም ነቅፏል። በተያያዘ ዜና ደግሞ ወያኔ ለስልጣን ይበቃ ዘንድ ስንት ሚሊዮን ጉቦ ወስዶ የረዳ የሱዳን ባለስልጣንም ደግሞ ከሱዳንነት ይበልጥ ትግራዊነት ይሰማኛል ብሎ ራሱን አጋልጧል፣ አዋርዷል። ወያኔ የሚፈልጋቸው ሰዎች ይህን አይነቶቹን ነው። ኃይለማርያም የስልጣን መሰረት የለውም። በፖለቲካው መስክም አንጎል ውስጥ ውሃ ፈሶበታል፣ ዜሮ ነው። ባለው አቅም እሟቹን ጌታውን ለመምሰል ከነስድቡና ብልግናው ጭምር ቢሞክርም ፋይዳ ቢስ መሆኑና በመጪው የወያኔ ምርጫ ተብዬ ትዕይንት ጊዜ ተወጋጅ ተለዋጭ መሆኑ አይቀሬ ነው። ለይስሙላ ቢሆንም ቦታው ትግሬ ባልሆነ መያዙን ወያኔዎቹ አልወደዱትም። ወዲ ደሳለኝም በእውን የራሱ ጌታ ሆነ ወይም ነፃ ባለጡንቻ ጠቅላይ ሚኒስትር ሆነ ያሉን ምሁር ተብዬዎች እስካሁንም ተሳስተን ነበር ሲሉ ማድመጥ አልታደልንም። በ1983 ዓመተ ምህረት ስልጣንን ከፈጣጩ ደርግ የተረከበው ማንም ሳይሆን ራሱን ህወሀት ብሎ የሚጠራው ዘረኛ ጸረ ኢትዮጵያ ቡድን ነው። አባላቱና መሪዎቹም የትግራይ ተወላጆች ብቻ ናቸው። ከኢትዮጵያ ህዝብ 90 ሚሊዮን ትግሬው ቢበዛ 7 በመቶ ቢሆንም ወሳኝን ስልጣንንና የአገሪቷንም ንብረት በሁሉም መስክ የያዙት ከዘጠና በመቶ በላይ የትግራይ ተወላጆች ናቸው። ይህና የወያኔ ያልተደበቀ ዘረኝነት ነው አገዛዙን በትግራይ የበላይነትና በዘር ልዩነት ላይ የተመሰረተና የተገነባ የሚያሰኘው። ይህን ሐቅ መካድ የሚቻል አይደለም። በትግራይ ትግርኝ መሰረት መቆሙን የአማራ ድርጅት ያለውን በአዴንን በኤርትራ ተወላጅ ስር ማስገባቱ በቂ ምስክር ነው። ኢህአዴግ የሚባል ሕያው ስብስብ የለም። ኢህአዴግ የወያኔ ሌላ ስሙ ነው። በዚህ ስብስብ ስም ያሉት የወያኔ ተለጣፊዎች ናቸው። ወያኔ ኢትዮጵያ የሚለውን ታፔላ ወይም ቅጽል የለጠፈው ማንነቱን ለመደበቅ ነበርና የተወሰኑትን በእርግጥም አደናግሮ እንደቆየ የሚካድ አይደለም። አባዱላ፣ ተፈራው አልዋ፣ አዲሱ ለገሰ ወዘተ ነጻ ግለሰቦችና ተወካዮች ሳይሆኑ የወያኔ ቅጥረኞች ነበሩ ናቸው። ሁሉን ወሳኝ ወያኔ ነው። አምባገነኑ በሕይወት ሳለ እሱ ነበር። ዛሬ ደግሞ እነ ደብረ ጽዮን ናቸው፣ ወያኔዎቹ ኢህአዴግ ተብዬዎች ሳይሆኑ። ይህን ሀቅ ደግሞ ወያኔ በየጊዜው ኦህዴድና በአዴን ወዘተ የተባሉትን ሲያዋርድና ሲጫወትባቸው ተመልከቱልኝ እያለ ነው። ስልጣን በእርግጥ በማን እጅ ናት ብሎ መጠየቅ ያስፈልጋል። በመንግስቱ ጊዜም ፓርቲ ተብዬና ፓርላማ ሸንጎ ነኝ የሚሉ የቀል ተቋሞች ነበሩ። ስልጣን ይዞ ግን አገር ያጠፋውና ትውልድን የጨፈጨፈው መንግስቱ ከቅርብ ጓደኞቹ ፍቅረ ስላሴ፣ ወግደረስ ወዘተ ብቻ ጋር ሆኖ ነበር። በወያኔም ትግሬ ያልሆኑ ሹማምንት በዚህ በዚያ አሉ ቢባልም ለሽፋን እንጂ ስልጣኑ በስራቸው ናቸው የተባሉ የትግራይ ተወላጆችና የወያኔ አባላት የተሰጠ ነበር፣ ዛሬም ነው። ይህ በዘረኝነት ላይ የተመሰረተ አገዛዝ መዘዙ ብዙ ሲሆን የትግራይንም ህዝብ ለከፍ አደጋ የሚያጋልጥ ነው። ወያኔ በኢትዮጵያ ላይ እስካሁን ካደረሰው ጉዳት በተጨማሪና በባሰ ህልውናዋን ለማጥቃት ተዘጋጅቶ ይገኛል። በግንጠላ አገሪቷን አምሶ ሶማሊያዊ መከራ ሊሰጣት ያሴረው በአንቀጽ 39 አማካይነት ብቻ አይደለም። ሕዝብን ከህዝብ እያጣላና የተወሰኑ ብሔረሰቦችንም ነጥሎ እያጠቃ ነው። በዚህም ተልእኮው በአገርም ውስጥ ሆነ ከወደ አሜሪካ ተባባሪዎችን አግኝቷል። የዚህ ዘመቻ ጀሌዎችም ወያኔ ያደረሰባቸውን ጥቃትና ውርደት ረስተው ዳግም ከጎኑ ተኮልኩለው የአገራችንን ህልውና ሊያጠቁ አሰብስፈዋል። ወያኔ በትግራይ መሳሪያ የሚያከማቸው ትግራይ ትግርኝ አቋምን ህልውናና መሰረት ሊሰጥ የሚጥረው አለ ምክንያት አይደለም። ስርዓቱ ለሚያየው የትግሬ በመሆኑና ጥቅም ያገኙ ንዑስ ከበርት የትግራይ ተወላጆችና ካድሬዎችም ዘረኝነትን አንግሰው ሰፊውን ሕዝብ እያስቀየሙ በመሆኑ የወያኔ አገዛዝ ጸረ ትግሬነትን ቀፍቃፊና አስፋፊ ሆኖ ቆይቷል። ቀውጢ ቀን ሲመጣ ይህ ሊያስከትል ለሚችለው የማይፈለግ ጉዳት ተጠያቂዎቹ ግን ወያኔና ጭፍሮቹ ብቻ ይሆናሉ። ለዚህም ነው ደግመን ደጋግመን ጉዳዩ ይበልጥ የሚመለከታቸው ክፍሎች ከወዲሁ ከመላ ኢትዮጵያ ሕዝብ ጎን ለመሰለፍና ከወያኔም ለመራቅ ጥረት ማድረግ አለባቸው የምንለው በባዕድ አገሮች የሚኖሩ የወያኔ ጭፍሮችና ዘረኞች በዚያው ከራሚ ናቸውና በመዘዙ በቀጥታና በግል ላይመጣባቸው ቢችልም ኃላፊነታቸውን ተገንዝበው ሕዝባችን የሚሉት እንዳይጠቃ ሰልፍና አቋምን ማስተካከል ይጠበቅባቸዋል። ሊሰጥም ያለን መርከብ መሳፈር ወይም ሊወድቅ ያለን አገዛዝ ለመደገፍ መነሳት ሞኝ አይጥ ያሰኛል። ወልዲህ ደሳለኝ በማያውቀው የጎንደር መሬት ጉዳይ ላይ መቀባጠርን መርጦ የተሰጠውን እዝና የክህደት ትምህርት በማስተጋባት ደም የፈሰሰለትን የቋራ መሬት የሱዳን ነው ሲል ተደምጧል። በዚያው ልክም ስለ ኤርትራ ሲናገር የሞከረው እንዲሁ ከተራ መቀባጠር ውጭ ሆኖ ሊታይ አልቻለም። የአገራችንን መሬት የአማራ መሬት ብሎና አማራን የጎዳ መስሎት ለሱዳን የለገሰውን የወያኔና መለስ በርካታ የትግራይ ተወላጆች በተለይም በባዕድ አገር ያሉትና ተቃዋሚ ነን ሊሉ የሚከጅሉት ሲያወጉ ማድመጡ አቅቶናል። መለስን ተቃወምን ያሉ የወያኔ መሪዎች የነበሩ ወያኔ ከጎንደር ስለቀማው መሬት ሆነ ወያኔ በህዝብ ላይ ስላደረሰው በደል እስከ ዛሬ ዝምታን መርጠዋል። ጥላቸው ከሟቹ ግለሰብ እንጂ ከስርዓቱ አለመሆኑ በዚሁ ተረጋግጧል። በመሆኑም ሕዝብ ዘር ከእህል ቢላቸው አግባብ ነው። ጊዜያቸውን እየጠበቁ ነው እንጂ ከወያኔነትና መሰረታዊ ዘረኛ አቋሙ ጋር አልተጣሉም፣ አልተቆራረጡም። በባዕድ አገርም ጸረ መለስ ጸረ ሻቢያነን የሚሉ የተወሰኑ ድረገጾች ወያኔነትን ሲያራግቡና ጸረ ወያኔ ኃይሎችን ሊከፋፍሉ ሊያጠቁ ሲራወጡ የታዘብነው ነው። ይህ ሁሉ ወያኔ በሕዝብና በአገር ላይ ያመጣውን ጉዳት ያባብሰዋል፣ የጅምላ ጥላቻንም እሳት ያራግበዋል። በጊዜ ቢታሰብበትና ህዝብ ጨዋ ነው፣ ድለላን መተው ተገቢ ነው። ትግልም ጨዋነት ነውና በመከራ ተጠርሶ የተነሳን ወይንም የሚነሳን ሕዝብ ቁጣ በጨዋነት ስምሪቱን ለመግታት መጣር ጎጂ ነው። ቁርጥ እርምጃ በጠላት ላይ መውሰዱ የህዝብን ቆራጥነትና እምቢተኝነት እንጂ ጨዋ አለመሆንን አያሳይም። ጭቆናን በዝምታ መቻል ጨዋነት ሳይሆን ራስን ለባርነት አሳልፎ መስጠትና ውርደትም ነው። ለሀገራችን ችግር መንስኤው ወያኔና ጸረ ኢትዮጵያ አቋሙ መሆኑ ግልጽ ነው። ከመጀመሪያው ወያኔ ኢትዮጵያን ከማውደም እቅዱ ተለያይቶ ቢሆን ከመጀመሪያው አገር ወዳድ ኢትዮጵያውያንን ከነድርጅታቸው ለማጥፋት ባይቃኝ ኖሮ ሕዝብን የሚወክል ሰፊ መሰረት ያለው ዴሞክራሲያዊ ሽግግር ተመርጦ በነበር ኢትዮጵያ ከመከራ አድና ወደ ዴሞክራሲ ጉዞን በጀመረች ነበር። ይህ ባለመሆኑና በወያኔ በመታፈኑ ኢትዮጵያ ትግሬ ነኝ በሚል ድቅድቅ ያለ ጨለማ ውስጥ ተወርውራ እስከ ዛሬም ጎህን ማየት ተስኗታል። ብሩህ ቀንን ይመጣል ተብሎ የነበረውን የሕዝብ ምኞት ያፈነውና ያደናቀፈው ወያኔና ዘረኝነቱ ነው። ለዚህም ነው የለውጥ ደወል ሲሰማ ሕዝብ እልል ሲል፣ የዘረኞች ጆሮ ግን የሚደነቁረው የሚዘጋው የኢትዮጵያ ልዕልናና የወያኔ ህልውና ወይም ዘረኝነት ተጻራሪ ናቸው። እስከዚያው ወደ ትቢያ ካልወደቁ የነወዲ ደሳለኝም መጨረሻ የወያኔ ውድቀት ጋር የተያያዘ ይሆናል። ፍትህን የተነፈገውና በላዩ ላይ የቀይ ሽብር ወንጀለኞች እንዲጨፍሩበት የተደረገው ዜጋ ለዘላለም ይህን አይነት ግፍ ይፈጸምበት ዘንድ እሺ የሚል አይሆንም። ሹሙም ጭቃ ሹሙም ይጠየቃሉ፣ ፍትህም እውን ትሆናለች። ይህን መጠራጠር ራስን ማሞኘት ነው። ይህን የተገነዘቡ አይነጋ መስሏት ከመባል ይድናሉ። ጆሮ ያለው ይስማ። የባንዳና ከሃዲ ክስተት አዲስ ነገር አይደለም። በቅርቡ ያከበርነው የግራዚያኒ የካቲት ፍጅትን ስናስታውስ በፋሽስቱ ላይ ቦምብ የወረወሩትን ያጋለጡ እንደነበሩ እንገነዘባለን። ጣሊያን የሚዋጉ አርበኞችን የወጉ ባንዶች ጥቃት ደርሶባቸው ሲያፈገፍጉ የገደሉ መኖራቸውን ታሪክ ይነግረናል። በጣሊያን የተሾሙ ደጃች ፊት አውራሪዎችም በዝተው እንደነበር ታሪክ ያስተምረናል። በደርግ ዘመንም ተመሳሳይ ተከስቷል። ነገደ ሆድ ደግሞ በወያኔ ስር ፈልቷል፣ ቁጥሩን ጨምሯል። የሚወልደው ማህፀንም ዘረኛውም የወያኔ ነው እንደሚባለው ግን ይህም ያልፋል። ሆኖም ይህን እያል በትዕግስት እጅ አጣጥፈን መቀመጥ አገርን ይጎዳልና ያለፈው ጊዜ በስቷል ብለን በወያኔ ላይ መነሳት ማመፅና አገር አድን ትግሉን ከድል ማድረስ ግዴታችን ነው። ቢበለው እየልፍኝ አሽከሮች ቢበለው ሲተቋቁሱ ቢበለው ጋሻ ጃግሬዎች ቢበለው ሲተቋቁሱ ቢበለው መሶብ ቀዳጆች ቢበለው ወዴት ደረሱ ቢበለው ይወለድና ቢበለውን ከፍንከፉ ቢበለው ጋን ይሸከማል ቢበለው ከነደግፉ በለው አትነካኩት፣ ጩቤ በለው አትጋሙ ሰው፣ ጩቤ በለው ይከብዳልና፣ ጩቤ በለው ጠያቂ እንዳለው፣ ጩቤ በለው ከሳ ጠቆረ፣ ጩቤ ብለው ቢደፉት፣ ጩቤ በለው ያመረረለት፣ ጩቤ በለው አይማለዱት፣ ጩቤ በለው ሰው ቢበድሉ፣ ጩቤ በለው ቀን ሲትላቸው፣ ጩቤ ከእጁ ሲወድቁ፣ ጩቤ በለው ተራ ዋንጫ ነው። የበለው ሰው ቢበድሉ ቀን ሲጥላቸው የበለው ከጁ ሲወድቁ ተራዋን ጫነው ብለው ወረቼ ብለው ብለው ወረቼ ብለው ብለው ወረቼ ብለው ብለው ወረቼ ብለው ብለው የሴት ጎስቋላ ሽበለው ይስቁባት ሽበለው መሃን መስላችሁ ሽበለው ልጅ የሌላት ሽበለው የነደም መላሽ ሽበለው የክንዴ እናት ሽበለው እስኪ ደርሱላት ሽበለው እስኪ አይላት ሽበለው ስሟን የነኩ ሽበለው የተዳፈሯት ሽበለው ልጇ ቢመጣ ሽበለው መቤት አሏት ሽበለው ስሟን የነኩ የተዳፈሯት ሽበለው ልጇ ቢመታት እመቤት አሏት